በማንነት ላይ እግዚአብሔር ታላቅ ነው። ፍላጻውን የጠላቴን ቁጣ መከተልኝ ወደ እኔ የመጣ በራራልኝ በእርሱ በወዳጄ ሰላም ሰፍኗል በጓዳ በደጄ በድንኳኔ ልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነት ምዕራፍ ስድስት በዚያም ሌሊት እንቅልፍ ከንጉሡ ሸሸ። የዘመኑንም ታሪክ መጽሐፍ ያመጡ ዘንድ አዘዘ። በንጉሡም ፊት ተነበበ። ደጁንም ከሚጠብቁት ከንጉሡ ጃንደረባዎች ሁለቱ ገበታና ታራ እጃቸውን በንጉሡ በአርጤክስስ ላይ ያነሱ ዘንድ እንደፈለጉ መርዶኪዎስ እንደነገረው ተጽፎ ተገኘ። ንጉሡም ስለዚህ ነገር ለመርዶኪዎስ ምን ክብርና በጎነት ተደረገለት አለ። ንጉሡንም የሚያገለግሉት ብላቴናዎች ምንም አልተደረግም ብለው መለሱለት። ንጉሡም በአዳራሹ ማን አለ አለ። ሐማም ባዘጋጀው ግንድ ላይ መርዶክዮስን ለማሰቀል ለንጉሡ ይናገር ዘንድ ወደ ንጉሡ ቤት ወደ ውጩ አዳራሽ ገብቶ ነበር። የንጉሡም ብላቴናዎች እነሆ ሐማ በአዳራሹ ቆሟል አሉት። ንጉሡም ይግባ አለ። ሐማም ገባ። ንጉሡም ንጉሡ ሊያከብረው ለሚወደው ሰው ምን ይደረግለታል አለው። ሐማም በልቡ ንጉሡ ከኔ ይልቅ ማንን ያከብር ዘንድ ይወዳል አለ። ሐማም ንጉሡን እንዲህ አለው፣ ንጉሡ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግ። ንጉሡ የለበሰውን የክብር ልብስ፣ ንጉሡም የተቀመጠበትን ፈረስ ይጣለት። የንጉሡም ዘውድ በራሱ ላይ ይደረግ። ልብሱንና ፈረሱንም ከንጉሡ አዛውንት በዋነኛው እጅ ያስረክቡት። ንጉሡም ያከብረው ዘንድ የሚወደውን ሰው ያልብሱት፣ በፈረሱም ላይ አስቀምጠውት ከከተማይቱ በአደባባይ ያሳልፉት። በፊቱም ንጉሡ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ተብሎ አዋጅ ነገር። ንጉሡም ሐማን ፍጠን፣ እንደ ተናገርከውም ልብሱንና ፈረሱን ውሰድ በንጉሡም በር ለሚቀመጠው አይሁዳዊ ለመርዶኪዎስ እንዲህ አድርግለት ከተናገርከውም ምንም አይቅር አለው። ሐማም ልብሱንና ፈረሱን ወሰደ። መርዶኪዮስንም አለበሰው፣ በፈረሱ ላይ አስቀመጠው፣ በከተማይቱም አደባባይ በፊቱ አሳለፈው። በፊቱም ንጉሡ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግለታል ብሎ አዋጅ ነገረ። መርዶኪዮስም ወደ ንጉሡ በር ተመለሰ። ሐማ ግን አዝኖና ራሱን ተከናንሞ ቸኩሎ ወደ ቤቱ ሄደ። ሐማም ለሚስቱ ለዞሳራና ለወዳጆቹ ሁሉ ያገኘውን ሁሉ አጫወታቸው። ጥበበኛዎቹና ሚስቱ ዞሳራም በፊቱ መውደቅ የጀመርክለት መርዶኪዎስ ከአይሁድ ወገን የሆነ እንደሆነ በፊቱ ፈጽሞ ትወድቃለህ እንጂ አታሸንፈውም አሉት። እነርሱም ሲናገሩት ሳሉ እነሆ የንጉሡ ጃንደረባዎች መጡ። አስቴርም ወዳዘጋጀው ግብዣ ይመጣ ዘንድ ሐማን አስቸኰሉት። ዛሬ ሙሉ ነው። በማንነት ላይ እግዚአብሔር ታላቅ ነው። በድንኳኔ ልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነት ላይ እግዚአብሔር ታላቅ ነው። ፍላጻው ሞተልኝ ወደ እኔ የመጣ በራራልኝ በእርሱ በወዳጄ ሰላም ሰፍኗል በጓዳ በደጄ በድንኳኔ ልልጫ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። ምዕራፍ ሰባት ሃማም ከንግሥቲቱ ከአስቴር ጋር ለመጠጣት መጡ። በሁለተኛውም ቀን ንጉሡ በወይን ጠጅ ግብዣ ሳለ አስቴርን ንግሥት አስቴር ሆይ የምትለምኙ ምንድን ነው ይሰጥሻል? የምትሽውስ ምንድን ነው? እስከ መንግሥቴ እኩሌታ እንኳን ቢሆን ይደረግልሻል አላት። ንግሥቲቱም አስቴር መልሳ ንጉሥ ሆይ በአንተ ዘንድ ሞገስ አግኝቼ እንደሆነ ንጉሡንም ደስ ቢያሰኘው በሕይወቴ በልመናዬ ሕዝቤን በመሻቴ ይሰጠኝ። እኔና ሕዝቤ ለመጥፋትና ለመገደል ለመደምሰስም ተሽጠናልና ባሪያዎች ልንሆን ተሽጠን እንደሆነ ዝም ባልኩ ነበር። የሆነ ሆኖ ጠላቱ የንጉሡን ጉዳት ለማቅናት ባልቻለም ነበር አለች። ንጉሡም አርጤክስስ ንግሥቲቱ አስቴርን ይህን ያደርገ ዘንድ በልቡ የደፈረ ማን ነው? እርሱስ ወዴት ነው ብሎ ተናገራት። አስቴርም ያ ጠላትና ባላጋራ ሰው ክፉ ሃማ ነው አለች። ሃማም በንጉሡና በንግሥቲቱ ፊት ደነገጠ። ንጉሡም ተቆጥቶ የወይን ጠጅ ከመጠጣቱ ተነሣ። ወደ ንጉሡም ቤት አትክልት ውስጥ ሄደ። ሃማም ከንጉሡ ዘንድ ክፉውን ነገር እንደ ታሰበበት አይቷልና ከንግሥቲቱ ከአስቴር ሕይወቱን ይለምን ዘንድ ቆመ። ንጉሡም ከቤቱ አታክልት ወደ ወይን ጠጁ ግብዣ ስፍራ ተመለሰ። ሐማም አስቴር ባለችበት አልጋ ላይ ወድቆ ነበር። ንጉሡም ደግሞ በቤቴ በእኔ ፊት ንግሥቲቱን ይጋፋታልን አለ። ይህንም ቃል ከንጉሡ አፍ በወጣ ጊዜ የሐማን ፊት ሸፈኑት። በንጉሱ ፊት ካሉት ጃንደረባዎች አንዱ ሃርቦናን ነው። ሃማ ለንጉሱ በጎ ለተናገረው ለመርዶኪዎስ ያሰራው ርዝመቱ አምሳ ክንድ የሆነ ግንድ በሃማ ቤት ተተክሏል አለ። ንጉሱም በእርሱ ላይ ስቀሉት አለ። ሐማንም ለመርዶኪዎስ ባዘጋጀው ግንድ ላይ ሰቀሉት። በዚያም ጊዜ የንጉሱ ቁጣ በረደ። በነጭ ላይ እግዚአብሔር ታላቅ ነው። በድንኳኔ ልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ሱዋር ጤክስስ የአይሁድን ጠላት የሐማን ቤት ለንግሥቲቱ ለአስቴር ሰጠ። አስቴርም ለእርሷ ምን እንደሆነ ነግራው ነበርና መርዶኪዎስ ወደ ንጉሡ ፊት ገባ። ንጉሡም ከሐማ ያወለቀውን ቀለበቱን አወጣ፣ ለመርዶኪዎስም ሰጠው። አስቴርም በሐማ ቤት ላይ መርዶኪዎስን ሾመች። አስቴርም እንደገና በንጉሡ ፊት ተናገረች፣ በእግሩም ላይ ወድቃ እያለቀሰች የአጋጋዊውን የሐማን ክፋትና በአይሁድ ላይ የተተነኮለውን ተንኮል ይሽር ዘንድ ለመነችው። ንጉሡም የወርቁን ዘንግ ለአስቴር ዘረጋላት። አስቴርም ተነስታ በንጉሡ ፊት ቆመችና ንጉሡን ደስ ቢያሰኘው በፊቱም ሞገስ አግኝቼ እንደሆነ ይህም ነገር በፊቱ ቅን ቢሆን እኔም በርሱ ዘንድ ተወድጄ እንደሆነ አጋጋዊው የሐማዳቱ ልጅ ሐማ ንጉሱ አገር ሁሉ ያሉትን አይሁድን ለማጥፋት የጻፈው ይገለበጥ ዘንድ ይጻፍ አለች። እኔ በሕዝቤ ላይ የሚወርደውን ክፉ ነገር አይ ዘንድ እንዴት እችላለሁ? ወይስ የዘመዶቼን ጥፋት አይ ዘንድ እንዴት እችላለሁ አለች። ንጉሡም አርጤክስስ ንግሥቲቱን አስቴርንና አይሁዳዊውን መርዶኪዎስን እነሆ የሐማ ቤትን ለአስቴር ሰጥቻለሁ። እርሱም እጆቹን በአይሁድ ላይ ስለዘረጋ በግንድ ላይ ተሰቀለ። በንጉሡም ስም የተጻፈና በንጉሡ ቀለበት የታተመ አይገለበጥምና እናንተ ደግሞ ደስ የሚያሰኛችሁን በንጉሡ ስም ስለ አይሁድ ጻፉ፣ በንጉሡም ቀለበት አትሙ አላቸው። በዚያን ጊዜ ኒሳን በተባለው በመጀመሪያ ወር ከወሩም በሀያ ሦስተኛው ቀን የንጉሡ ጸሐፊዎች ተጠሩ። መርዶኪዎስም ስለ አይሁድ እንዳዘዘው ሁሉ ከህንድ ጀምሮ እስከ ኢትዮጵያ ድረስ በመቶ ሀያ ሰባቱም አገሮች ላሉ ሹማምንትና አለቃዎች አዛውንትም ለእያንዳንዱም አገር እንደ ጽሕፈቱ ለእያንዳንዱም ሕዝብ እንደ ቋንቋው ለአይሁድም እንደ ጽሕፈታቸውና እንደ ቋንቋቸው ተጻፈ። በንጉሥ በአርጤክስስ ማጻፎ በንጉሡም ቀለበት አሳተመው። ደብዳቤውንም በንጉሡ ፈረስ ቤት በተወለዱ ለንጉሡም አገልግሎት በተለዩ በፈጣን ፈረሶች በተቀመጡ መልእክተኞች እጅ ሰደደው። በዚያም ደብዳቤ በከተማዎቹ ሁሉ የሚኖሩ አይሁድ እንዲሰበሰቡ ለሕይወታቸውም እንዲቆሙ በጥል የሚነሱባቸውን የሕዝቡንና የአገሩን ሰራዊት ሁሉ ከሕፃናቶቻቸውና ከሴቶቻቸው ጋር እንዲያጠፉና እንዲገድሉ እንዲደመስሱ ምርኳቸውንም እንዲዘርፉ ንጉሥ ፈቀደላት። ይህን ማዳር በሚባለው በአሥራ ሁለተኛው ወር በአሥራ ሦስተኛው ቀን በንጉሡ በአርጤክስስ አገሮች ሁሉ በአንድ ቀን እንዲሆን ነው። አይሁድም ጠላቶቻቸውን እንዲበቀሉ በዚያ ቀን ይዘጋጁ ዘንድ የደብዳቤውን ቅጅ በያገሩ ላሉ ለአሕዛብ ሁሉ ታወጀ። ለንጉሡም አገልግሎት በተለዩ በፈጣን ፈረሶች የተቀመጡት መልክተኞችን በንጉሡ ትእዛዝ ተርበትብተውና ቸኩለው ወጡ። አዋጁም በሱሳ ግንብ ተነገረ። መርዶኪዮስም በሰማያዊ በነጭ ሐር የተሠራውን የንጉሡን የክብር ልብስ ለብሶ ታላቅ የወርቅ አክሊል ደፍቶ ከጥሩ በፍታና ከሐምራዊ ግምጃ የተሠራ መጎናጸፊያ ተጎናጽፎ ከንጉሡ ፊት ወጣ። የሱሳም ከተማ ደስ አላት፣ እልልም አለች። ለአይሁድን ብርሃንና ደስታ ተድላና ክብርም ሆነ። የንጉሡን ትእዛዝና አዋጅ በደረሰበት አገርና ከተማ ሁሉ ለአይሁድ ደስታና ተድላ የግብዣም ቀን መልካምም ቀን ሆነ። አይሁድንም መፍራት ስለወደቀባቸው ምድር አሕዛብ ብዙ ሰዎች አይሁዶች ሆኑ። ምዕራፍ ዘጠኝ አዳር በሚባለውም በአስራ ሁለተኛው ወር ከወሩም በአስራ ሦስተኛው ቀን የንጉሡ ትእዛዝና አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። አይሁድም ክፋታቸውን በሚሹ ሰዎች ላይ እጃቸውን ይዘረጉ ዘንድ በንጉሡ በአርጤክስስ አገሮች ሁሉ በነበሩ ከተማዎቻቸው ውስጥ ተሰበሰቡ። እነርሱንም መፍራት በአሕዛብ ሁሉ ላይ ወድቆ ነበርና እነርሱን የሚቃወም ሰው አልነበረም። መርዶኪዮስን መፍራት በላያቸው ስለወደቀ በየአገሩ የነበሩ አዛውንትና ሹማምንት አለቆችን የንጉሡን ሥራ የሚሠሩ ሁሉ አይሁድን አገዙ። ያ ሰው መርዶኪዎስ ከፍ ከፍ እያለ ስለ ሄደ በንጉሡ ቤት ታላቅ ሆኖ ነበርና የመርዶኪዎስንም ዝና በያገሩ ሁሉ ተሰምቶ ነበርና አይሁድም ጠላቶቻቸውን ሁሉ በሰይፍ እየመቱ ገደሏቸው፣ አጠፏቸውም። በሚጠሏቸውም ላይ እንደወደዱት አደረጉባቸው። አይሁድም በሱሳ ግንብ አምስት መቶ ያህል ሰዎችን ገደሉ፣ አጠፉ። ፈርሰኔስ፣ ደልፎ፣ ፈስጋ፣ ፈርዳታ፣ በሪያ፣ ሰርባካ፣ መርመሲማ፣ ሩፋዮስ፣ አርሳዮስ፣ ዛቡታዮስ የሚባሉትን የሐማዳቱን ልጅ የአይሁድ ጠላት አስሩን የሐማን ልጆች ገደሉ። ነገር ግን ወደ ብዝበዛው እጃቸውን አልዘረጉም። በዚያም ቀን በሱሳው ግንብ የተገደሉት ሰዎች ቁጥር ወደ ንጉሥ መጣ። ንግሥቲቱም አስቴር አይሁድ በሱሳ ግንብ አምስት መቶ ሰዎችንና አስሩን የሐማ ልጆች ገደሉ አጠፏቸውም። በቀሩትስ በንጉሡ አገሮች እንዴት አድርገው ይሆን? አሁንስ ልመናሽ ምንድን ነው? ይሰጥሻል። ሌላስ የምትሹ ምንድን ነው? ይደረጋል አላት። አስቴርም ንጉሡን ደስ ቢያሰኘው በሱሳ የሚኖሩ አይሁድ ዛሬ እንደተደረገው ትእዛዝ ነገ ደግሞ ያደርጉ፣ አስሩም የሐማ ልጆች በግንድ ላይ ይሰቀሉ አለች። ንጉሡም ይህ ይደረግ ዘንድ አዘዘ። አዋጅም በሱሳ ተነገረ። አስሩንም የሐማን ልጆች ሰቀሉ። በሱሳም የነበሩ አይሁድ አዳር በሚባለው ወር በአስራ አራተኛው ቀን ደግሞ ተሰብስበው በሱሳ ሦስት መቶ ያህል ሰዎችን ገደሉ። ነገር ግን ወደ ብዝበዛ እጃቸውን አልዘረጉም። የቀሩትንም በንጉሡ አገር ያሉ አይሁድ ተሰብስበው ለሕይወታቸው ቆሙ። ከጠላቶቻቸውም አረፉ። ከሚጠሏቸውም ሰባ አምስት ሺህ ገደሉ። ነገር ግን ወደ ብዝበዛው እጃቸውን አልዘረጉም። አዳር በሚባለው ወር በዐሥራ ሦስተኛው ቀን ይህ ተደረገ። በዐሥራ አራተኛውም ቀን አረፉ። የግብዣና የደስታም ቀን አደረጉ። በሱሳ የነበሩት አይሁድ ግን በአሥራ ሦስተኛውና በአሥራ አራተኛው ቀን ተሰበሰቡ። በአሥራ አምስተኛውም ቀን አረፉ። የመጠጥና የደስታም ቀን አደረጉ። ስለዚህም በመንደሮችና ባልተመሸጉ ከተማዎች የሚኖሩ አይሁድ አዳር በሚባለው ወር አሥራ አራተኛው ቀን የደስታ የመጠጥ የመልካም ቀን እርስ በርሳቸውም ስጦታ የሚሰጣጡበት ቀን ያደርጉታል። መርዶኪዎስም ይህን ነገር ጻፈ። በንጉሡም በአርጤክስስ ሀገሮች ሁሉ በቅርብና በሩቅ ወዳሉት አይሁድ ሁሉ ደብዳቤዎችን ላከ። በየዓመቱ ማዳር በሚባለው ወር አስራ አራተኛውና አስራ አምስተኛውም ቀን አይሁድ ከጠላቶቻቸው ረፍትን ያገኙበት ቀን፣ ወሩም ከሐዘን ወደ ደስታ ከልቅሶም ወደ መልካም ቀን የተለወጠበት ሆኖ ይጠብቁት ዘንድ የግብዣና የደስታም ቀን እርስ በርሳቸውን ስጦታ የሚሰጣጡበትና ለድሆች ስጦታ የሚሰጡበት ቀን ያደርጉት ዘንድ አዘዛቸው። አይሁድም ለመሥራትና የጀመሩትን መርዶኪዎስም የጻፈላቸውን ያደርጉ ዘንድ ተቀበሉት። የአጋጋዊው የሐማዳቱ ልጅ የአይሁድ ሁሉ ጠላት ሐማ አይሁድን ያጠፋ ዘንድ ተተንኩሎ ነበረ። ሊደመስሳቸውና ሊያጠፋቸውም ፉር በሚባል ዕጣ ጥሎ ነበረ። አስቴርም ወደ ንጉሡ ፊት በገባች ጊዜ በአይሁድ ላይ የተተነኮለው ክፉ ተንኮል በራሱ ላይ እንዲመለስና እርሱና ልጆቹ በግንድ ላይ እንዲሰቀሉ በደብዳቤው አዘዘ። ስለዚህም እነዚህ ቀኖች እንደ ፉር ስም ፉሪም ተባሉ። በዚህም ደብዳቤ ስለተጻፈው ቃል ሁሉ ስላዩትና ስላገኛቸውም ነገር ሁሉ አይሁድ እነዚህን ሁለት ቀኖች እንደ ጽሕፈቱና እንደ ጊዜው በየዓመቱ ይጠብቁ ዘንድ እነዚህንም ቀኖች በየትውልዳቸው በየወገናቸው በየአገራቸው በየከተማቸውም የታሰቡና የተከበሩ የሆኑ ዘንድ እነዚህም የፉሪም ቀኖች በአይሁድ ዘንድ እንዳይሻሩ መታሰቢያቸውን ከዘራቸው እንዳይቆረጥ በእርሳቸውና በዘራቸውም ወደ እነርሱም በተጠጉት ሁሉ ላይ እንዳይቀር ሥርዓት አድርገው ተቀበሉት። የሚካኤልን ልጅ ንግሥቲቱ አስቴርና አይሁዳዊው መርዶኪዮስ ይቺን ስለ ፉሪም የምትናገረውን ሁለተኛይቱን ደብዳቤ በሥልጣናቸው ሁሉ ያጸኗት ዘንድ ጻፉ። ደብዳቤውንም በአርጤክስስ መንግሥት በመቶ ሀያ ሰባቱ አገሮች ወዳሉ አይሁድ በሰላምና በእውነት ቃል ላኩ። እነዚህንም የፉሪም ቀኖች አይሁዳዊው መርዶኪዎስ ንግሥቲቱ አስቴር እንዳዘዙ ለራሳቸውና ለዘራቸውም የጾማቸውንና የልቅሷቸውን ነገር ለማክበር እንደ ተቀበሉ በየጊዜያቸው ያጸኑ ዘንድ ጻፉ። የአስቴርም ትእዛዝ ይህን የፉሪምን ነገር አጸና፣ በመጽሐፍቱ ተጻፈ። ምዕራፍ አስር ንጉሡም አርጤክስስ በምድርና በባሕር ደሴቶች ላይ ግብር ጣለ። የኃይሉንና የበርታቱንም ሥራ ሁሉ ንጉሡንም እስከምን ድረስ እንዳከበረው የመርዶክዮስ ክብር ታላቅነት በሚዶንና በፋርስ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? አይሁዳዊውም መርዶኪዎስ ለንጉሡ ለአርጤክስስ በማዕረግ ሁለተኛ ነበረ። በአይሁድም ዘንድ የከበረ በብዙ ወንድሞችም ዘንድ የተወደደ ለሕዝቡም መልካምን የፈለገ ለዘሩም ሁሉ በደህና የተናገረ ነበረ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ለጌቶቼ ለስላሴ አሜን። ሙሉ ሰው ነኝ የለኝም ጎደሎ በከፍታ ብኖር በዝቅታ ደስተኛ ነኝ ሁልጊዜ በጌታ በድንኳኔ ልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው። ሕይወቴን ከኔ ሞልቻለሁ ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ በድንኳኔ ልልታ ሙሉ ነው በድንኳኔ ዝማሬ ሙሉ ነው በማንነቴ ላይ እግዚአብሔር ታላቅ ነው። መባረርን ማጉረምረም ትቻለሁ፣ አንደበቴን ቅኔ ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ በድንኳኔ ልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው በማንነቴና ታላቅ ነው። በድንኳኔ ልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነቴ ላይ እግዚአብሔር ታላቅ ነው።